بسم الله الرحمن الرحيم الحمد لله رب العالمين والحمد لله رب العالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد ወንድሞች እህቶች የነቢዩላህ ሱለይማንንና የሁድሁድን ታሪክ ባለፈው አይተን የቆም ነው እንግዲህ قالت يا أيها الملأ أفتوني في أمري ما كنت قاطعة أمرا حتى تشهدون عليه እሷ ምን አለች እኔ እናንተ ካልረዳችሁኝ ሀሳብ ካልሰጣችሁኝ ምንም ልል አልችልምና የምትሉትን በሉ ስትላቸው እነሱ ደግሞ ምን አሉ? እኛ ጉልበት አናጣም፣ መቼም መሞከራችን አይቀርም። ፍርሃት ፍርሃት ብሏቸዋል አሉ። ወላምሩ ኢለይኪ ማለት አንቺ ታውቂያለሽ ማለት እንዲሁ ባታጋፍጭም ጥሩ ነው ፖለቲካዊ መፍትሄ ብትሰጪ ደስ ይለናል። አለበለዚያ ተጋፈጡ ካልሽን መቼም ኡሉ ቁወትን ወኡሉ በእስን ሸዲድ እንጋፈጣለን ነው። ወልአምሩ ኢለይኪ ፈንዙሪ ማዛ ተእሙሪን ማለት መፍትሄ ግን ስጪ ነው። የትኛው ይሻላል መፍትሄው ያንቺ ነው። እሷ ምን አለች? እኔም እንደው እናንተ እኛ እያለን ለምን ዝቅ አልሽ ትሉኛላችሁ ብዬ ነው እንጂ ነገስታት ኢዛ ደኸሉ ቀርየተን አፍሰዱሃ ስለዚህ ያዋርዱናል ደግሞ በግድ ከገቡ ያርሱና እንትን ይጎትቱናል ያስሩናል ያንገላቱናል መታረቁ ጥሩ ነው ስለዚህ እኔ መለማመጥን መርጫለሁ እኒ ሙርሲለቱ ለይ ቢያዲያ ፈናዝረቱ ቢመርጀው ሙርሲ አዲያ ሲጄ ልካለሁኝ ንጉስ ከሆነ መቼም ያው ግብሩ ምናምኑ ምናምኑ ከተባለ መለስ ማለት አይቀርም እርቅ ሊፈጥር ይችላል አያለሁ ፈለማ ጃ ሱለይማን ሀዲያው ሱለይማን ጋር ሲደርስ بعثت إليه بهدية عظيمة من ذهب وجواهر ولآلئ وغير ذلك በጣም ልዩ ስጦታዎችን ነው የላከችለት والظاهر أن سليمان عليه السلام لم ينظر إلى ما جاءوا به بالكلية ولا اعتنى به بل أعرض عنه وقال منكرا عليه فلما جاء سليمان يلؤك سليمان قاسمة قال አቱሚዱነኒ ቢማሊን በገንዘብ ትደልሉኛላችሁን ገንዘብ ትሰጡኛላችሁ ፈማ አታኒ አላሁ ኸይሩ ሚማ አታኩም ለእናንተ ካላችሁ ሀብት እኔ ከሱ በላይ ነው ያለኝ እንዲህ የሚል ሰው ነው በቃ ለምንም ለሙስና በር አልከፈቱም ሰውየው እሳቸው አላህ አብቃቅቷቸው ነው እንጂ እኮ የሰው ልጅ ብር ጠግቦ ያውቃል ብር ጠግቦ ያውቃል لو كان لابن آدم واديان من ذهب لابتغى واديا ثالثا ሁለት ወንዝ ሙሉ ወርቅ ቢኖረው ሶስተኛ እንዴት ነው የሚገኘው ብሎ መሐንዲስ ገደል ያስገባል ፈልጉ እያለ ከብላለሁ እያለ በመጫኛ እየወረደ ይቆፈሩ ታዲያ ለብተጋ ዋዲየን ታሪክ እንደተባለ ሱለይማን ግን አሉ አቱሚዱኒ ቢማል ታዲያ ነገስታት ሀዲያ ሲመጣ መርበትበት ምልክታቸው ነው። እሺ፣ ባለስልጣን ሆኖ ገንዘብ አልፈልግም የሚል በጣም ትንሽ ነው። ሱለይማን ነጃሺ በግልጽ የተነገረላቸው ነጃሺ ለው አጠይቱሙኒ ደብረን ደብር ደብር አንድ ደብር ሙሉ አንድ አገር ሙሉ ወርቅ ብትሰጡ ለእያንዳንዳቸው አልሰጣችሁም። በፍኝ ወርቅ እኮ ነው፣ በፍኝ ሙሉ ወርቅ እኮ ነው አገር የሚሸጠው አሁን። አንድ ኪሎ ሁለት ኪሎ ወርቅ ከተሰጠ ኧረ እንዳንተ ነጃሽ ግን አንዱን የዘ ከነዚህ መካከል አንዳቸውን በአንድ ደብር ወርቅ አልሰጠም። እንዲሁ በታሪክ ውስጥ ተብሎ የማይታወቅ ነው። ሱለይማንም ነብይ ናቸው እንዴት አይሆን እንዴት አይሆን ይሄ እኮ የምድር ንጉሥ ተራ ሰው ነው እኮ ነጃሽ ማለት ግን ጀግና ነው አላህ ስልጣኔን ሲመልስልኝ ጉቦ ተቀብሎኛል መሰላችሁ እናንተ ጉቦ የምቀበለው فلما جاء سليمان قال أتمدونني بمال በገንዘብ ትመሰጡኛላችሁ فما آتاني الله خير مما آتاكم بل أنتم بهديتكم تفرحون እናንተ በስጦታችሁ ትደሰታላችሁ ስጦታ ይዛችሁ ለመጣችሁ ነው ቀና ቀና ማለት ጀመራችሁ ጉቦ የሰጠሰውና ያልሰጠው እኩል አይደለም ባለስልጣን የሚያወራው ሀ ታዲያ ነው እኮ የሚባለው አይደል ያኛው ግን ጤና ይስጥልኝ ምን ፈለግ ፊት እንኳን እኮ ነው በአስተያየት ራሱ እንኳን እኮ ጥሩ አይደለም የሚታየው ارجع إليهم ተመለስላቸው فلنأتينهم بجنود لا قبل لهم بها አቅማቸው የማይችለው ሰራዊት ይዘን ነው የምንመጣው እንዴ ጂኑ ጂኑ ሁሉ አይደለም እንዴ ጅኑ የሚረዳው ሰውዬ ምን እንኳን እንኳን ሴት ወንድ ምን አቅማቸው ولنخرجنهم منها أذلة وهم صاغرون ከሰፈራቸው ተዋርደው እናወጣና ይዘናቸው ማርከናቸው ነው የምንመጣው ارجع إليهم بهديتهم فلنأتينهم بجنود لا لا طاقة لهم بقتالهم ولنخرجنهم منها أذلة أي ولنخرجنهم من بلدتهم أذلة وهم صاغرون مهانون مدحورون فلما رجعت إليهم إليها رسلها بهديتها ስጦታውን ይዘውት የሄዱት ሰዎች ይዘው ሲመለሱ وبما قال سليمان سمعت وأطاعت هي وقومها እሷም ህዝቦቿም አሚን ብለው ተቀበሉ የሳቸውን وأقبلت تسير إليه في جنودها خادعة ذليلة ሰራዊቶቿን አስከትላ አንገቷን ደፍታ ዝቅ ብላ ተናንሳ ወደ ሱለይማን ጉዞ ጀመረች معظمة لسليمان ناوية متابعته في الإسلام بإسلام لتكبلوا لتتقبلاتهم القبتا ولما تحقق سليمان عليه السلام قدومهم عليه مجمرات شو مجمراتهم سيارقاقتوا ووفودهم إليه فرح بذلك وسره بتقام دس سليمان بتقام تدسته كذلك مفاجأة فلقوا الذي استفيدوا قال يا أيها الملأ إن أنت هزبت ويلو أيكم يأتيني بعرشها قبل أن يأتوني مسلمين እንደው እዚያ እሷ የንጉስነት አልጋዋን ወንበሯን የሚያመጣልኝ ማን ነው ሰልመው ከመምጣታቸው በፊት አምጥቶ እሷ እሷ ተጎትታ በእግሯ ስትመጣ እስከምትመጣ ድረስ በበቅሎ በፈረስ በግመል ተጋፍታ እስከምትመጣ የሷን ቤት እንዳላምጥቶ አምጥቶ አልጋዋን የሚያስቀምጥልኝ ማን ነው? አርሹል መሊክ ይህ አልጋው ወንበሩ ምናምኑ የተዘጋጀው ማለት ነው ሁሉም ነው ይላሉ የቤተ መንግስቷን ማለት ነው ማን ነው የሚያመጣልኝ አሉ አያውቁም ማምጣት እንደሚችል ማን እንደሚችል ብዙ አሉ ምን የሰው አቃመጡላት እንጂ እሷ እኮ መሸከም አቅቷት ነው እንጂ ብታመጣው ደስ ይላታል። ግን እንኳን ለአልጋ ለመያዝ አይደለም ለራስሽም እጅ ሰጥተሽ ነው የተባለች መርሐባ ብላ መጣች። ለእሷ ደስ የሚላት ያ ፕሮቶኮሏ እንዳለ መጥቶ ሲቀመጥላት ነው። ለእሷን ለመጥቀም ነው። ቃለ ዕፍሪቱ ሚነል ጅን ከጅኖች አንድ ኃይለኛ ነበር። ዕፍሪት ማለት ኃይለኛ ለማለት ነው አሉ أنا أتيك به قبل أن تقوم من مقامك አሁን ካለህበት ቦታ ሳትንቀሳቀስ አምጥቼ እዚህ አስቀምጥልሃለሁ ወኢኒ አለይህ ለቀውዩን አሚን አትጠራጠረኝ ይህንን በማምጣት አቅሙም አለኝ አለ ያየህ የሁሉ ሰራዊት ነበር ሊልኩባት ያሰቡ አላሁ እሷ እንደው ጎበዝ ናት አንዳንድ ሰው አቅሙን የማያውቃል እኮ በታች ሁኖ ወድቆ የሚንፈራፈር የሚንፈራገጥ ተው አሁንም ቆይ እያለ አቡጀህል ወድቆ አብዱላህ ብን መስዑድ ላው ላይ ወጥተው የት አባህ እንደው እንደምንም ተጣጥሮ ሲያያቸው አብዱላህ ብን መስዑድ ናቸው። የውርደት ውርደት አንተ ላይ መውጣትህ ነው አላቸው። እኔም ምን እንደው እስቲ የሆነ ሆኖ እንደው አንተ ተው ያንተን ተው አላቸው ዲኑ ዛሬ የማን ነው አለ የማን ሊሆን ነው ድሮስ ያላ መልእክተኛ ነው አሉ አላቸው አሉ አይ ሞትኩኛል ከዚያ አንገቱ መቁረጥ አቅቷቸው እየለፉ እኮ ነው እሳቸው ሲወርዱ ሲወጡ አንገቱ ላይ እሱ ያው እሱ መቶ ኪሎ ነው እሳቸው ሰውነታቸው አጭር ነው አጭር ናቸው ምናምን ነው የሚባሉት እና እሱ ነው እኮ እንዲሁ አንተን ማየቴ ነው የሚገርመኝ ላይ ላይ ሰው ሌላ ሰው እኮ ትቢሱ ወድቆ እንኳን አንገቱን እየገዘገዙት አንተ እንዲህ ማለት ጅሉ ለማን ሆነ ይላል ደግሞ ለማንስ ቢሆን እሷ ግን ጀግና ናት አረ ምን አጋፈጠኝ እኔ የማድሮም ብያለሁ እኮ ገብቶኛል አለች قال عفريت من الجن أنا آتيك به قبل أن تقوم من مقامك وإني عليه لقوي نامن قال الذي عنده علم من الكتاب ككتاب أن يالله سو ليلة قال على على رجل أنا آتيك به قال ابن عباس وآصف كاتب سليمان يا سليمان صحفي آصف ابن برخيان من بالله وكذا روى محمد بن إسحاق عن يزيد بن رومان أنه آصف بن برخيا وكان صديقا يعلم الاسم الأعظم قالوا بغوي يتقبله إن أباب القرن وقال قتادة كان مؤمنا من الإنس واسمه آصف قتادة مسلم له آصف يقبال اسمه اسم الله الأعظم ياك نبرة እሷ ከተቀራች እሷ ከተለበሱ ከተለመነ አላህ ማድረግ ይችላል ስለዚህ እኔ ካንተ ቀድሜ አደርጋለሁ አለው ከዕፍሪት ምን الجن ማሪዱ ምን الجن قال ابو صالح وكان كانه جبل ጋራ ያህል ነበር انا اتيك به قبل ان تقل مقامك من مجلسك هذا ማለት ነው كان يجلس للناس للقضاء والحكومات وللطعام من اول النهار الى ان تزول الشمس ከየት እስከ ስለሚቆዩ ነው ከጧት እስከ ዙሁር ድረስ ባለው ሰዓት ነበር የነበረው እና ይችን ችሎትህን እስከምትጨርስ ድረስ ያመጣልሃለሁ ነው ያለው ያኛው ዕፍሪቱ ላኪን አለዚ ለሁ ዒልሙ ምን ልኪታብ ግን አነ አቲከ ብሂ ቀብለ አን የርተደ ኢለይከ ጠርፉክ አይንህን ገልጠህ እስከምትዘጋ ድረስ ወይ ዘግተህ እስከምትገልጽ ድረስ አመጣልሃለሁ። ይህ ነው ጀግንነት ሰው አሶፍ ብኑ በርኸያ የሚባል አሶፍ ብኑ በርኸያ ይባላል ሰውየው እና እንዴት ነው አመጡት ወላ ሳያመጡት ቀሩ ፈለማ ረአሁም አይ አሁን እንዲህ ያለ ጨረታ ላይ ለማን ነው ይህንን ስራ የሚሰጡት ተጫራቾቹ ብዙ በጣም ኃይለኞች ናቸው ሁለቱም ግን ቀብላ የርተደ ኢለይከ ጠርፉክ እኮ በጣም አደገኛ ነው አይደል በልበል አድርግልኝ እንዲህ አንተ እያለህ ነው እንደ ለካ አሉ እና ስሌማንም ብዙ ነገር አያውቁም ገይብም ነገር አያውቁም እህ فلما رآه مستقرا عنده قال الذي مستقرا عنده አጠገቡ አጠገቡ መጥቶ ተጎልቶ ተረጋግቶ እንዲሁ እየተደለደለ እንኳን አይደለም ያዝጉት እንዳለ መጥቶ ቁጭ ብለው ሻውታል ሙስተቅረን በታትኖ አምጥቶ እንኳን እዚህ ተርኪብ ላድርግ አይደለም እኮ ያለው እንዳለ ንቅል አድርጎ አምጥቶ ይኸው ለፊት አላቸው فلما رآه مستقرا عنده قال هذا من فضل ربي ይህ ከጌታ ትሩፋቶች ዋናው ነው አንደኛው ነው ሊየብልወኒ ሊፈትነኝ አሽኩሩ ወማክፉር በዚህ ሁኔታ በዚህ ሁኔታ ላይ አመሰግናለሁ ወይስ አላመሰግንም ክዳለሁ ሊያየኝ አይደል ያደረገው አሉ ወመን ሸከረ يشكر لنفسه يا ያመሰገነ لراسه ነው ይጨመርለታል ወመን ከፈረ ፈኢነ ረቢ ገኒዩን ከሪም የካደ እምቢ አለ ገኒዩን ከሪም አላህ አይፈልግ ከሱ አንተ ስላላመሰገንክ ለራሱ ይቀርብሃል እንጂ ለአላህ ይጎልበታል ብለህ ከሆነ አስከነን ታታል ነው ሱለይማን አጅብ ነው እ አመሰገኑት እንጂ አመስገን ብቻ ነው هذا من فضل ربي አሉ አንተን የሰጠኝ ማለታቸው እኮ ነው እንዲህ የሚታዘዘኝ ደግሞ ይሄ ሰውዬ እኮ ሱለይማንን እምቢ ቢል እኮ ብዙ ሊያምጽ የሚችል ነው አይደል እንዴ አላህ አግርቶላቸው ነው عفريت من الجن እንኳን ቀላል አይደለም እንኳን ይሄ ይሄማ ተው እና የርተን ላይ ከጦርፉ ካልችል ብለው እኮ ልሳቸው ቢችሉ ልክ እንዳርጉ አብተው ልጅ መጥቷል እኮ እሷንም ምን ምን ያረጋል ነበር ግን እንደው እሳቸው የጨነቃቸው እሷ መታ እዚያ የተከበረች የነበረ ሴት እዚህ መታ ዝም ብላ እንደ ስደተኛ ካምቡ ውስጥ ገብታ ምናምን መንገላት አፋን አልፈለጉም ያ ምቾቷ መጥቶ እንዲህ ለአላህ ስትታዘዝ የአላህን ጥሪ እንዲህ ብላ ህዝቡን ይዛ ስትገባ ለእሷ ደግሞ ክብር ይገባታል ነቢዩም አለይሂ ሰላቱ ወሰላም ለየመን ሰዎች እንዲህ ያለ ክብር ሰጥተው ያውቃሉ። አንድ ጊዜ የየመን መሪዎች አንዳንድ ጊዜ በጣም የታደሉ ናቸው። እንዲህ አንድ በነቢዩ ጊዜ የመንን ያስተዳደር የነበረው በእንትን ስር ነበር የሚኖረው በፋሪስ ስር ደብዳቤ ላኩለት። ደብዳቤ ሲልኩለት የፋሪሱ ሰውዬ ደብዳቤውን የወሰደውን ሰውዬም ገሎ ወረቀቱን ቀዶ ሰውየውን ገሎ እንዲያውም እዚህ አረቡ ዓለም ላይ መካ አካባቢ የሆነ እንትን አረቡ ውስጥ ላይ ጀዚራ ላይ ሒጃዝ ላይ ሒጃዝ ላይ የሆነ አንድ ዘላም ተነስቶ ስልጣናችንን እየተዳፈረ ስለሆነ ሁለት ሰራዊት ላክና አምጥተው ይዘው አንቀው ይዘውልኝ ይምጡ ፋሪስ ድረስ ብሎ ላከለት ለየመኑ ወኪሉ። ያ ደብዳቤ ሲደርሰው ተሎ ጠራና ከሰራዊቱ አንተ እናንተ ትሻላላችሁ ተሎ ሄዱና መዲና ነው ያለው የትሪብ ይባላል የትሪብ ነው ያለው ያን ሰውዬ ና ተሎ ይልሃል የመኑ መሪ በለው በሉት እና ይዛችሁት ነው ምን ብሎ ነው ካለ አለቃ የፈልጎት ነው በሉና ንገሩት አለ እንግዲህ የፋሪሱ ንጉስ እንዲህ አለ ሲባል አቤት ነው የሚባለው ሁልጊዜ እምቢታ ብሎ አይታወቅም። ስለዚህ ነቢዩም ጋር ሲላክ ምን አደርጋለሁ ብሎ ይመጣሉ መስሎት ነው። መጡ። እነዚህ ተጓጉዘው ከየመን ከሰንዓ መጡ። መዲና ሲደርሱ አያቸው ገቡ። ነብዩ ሰለላሁ ዐለይሂ ወሰለም አዩአቸው። ከዚያ ከየት መጣችሁ አሏቸው። ተልከን ነው ከየመን። ምን ብላችሁ? ና ብለዋል ንጉስ አለቃ፣ ነኝ አለቃ ለምን ፈለገኝ? አይ አለቃው ላክልኝ አንቀህ ዘውና ላክልኝ ተብሎ ነው። እና እኔ ልትወስ ነው የመጣችሁት አሉ። አዎ አሃ በሉ ቁጭ በሉና ምናምን ኧረ እኛ እንቀመጡ ተሎ ተመለሱ ነው የተባለ። ተሎ ተነስ በቃ ጨርቄን ማቄን አትበላሉ አሏቸው። ምንድን ነው አላችሁኝ አሉ። አለቃው አንቀህ ላክ ብሎኛል ብሎ ነው በቃ አለቃህን የኔ ያንተን ጌታ የኔ ጌታ ዛሬ ገሎታል ብለህ ብላችሁ ንገሩት። ህግ ተብለቷል። አንተ ከኛ ጋር አለ ዋ አሉ። ችግር የለም ምን እና የምትፈሩት እኮ ሙቷል ዛሬ የኔ ጌታ ገሎታል አሏል። እኛም ቸገረን እንናገራለን ብለው ጭል እያሉ ሆኑ እዚያ እዚያ ሲሄዱ ባዶ መጣችሁ። አዎ ምን ነው? ኧረ ሰውየው ጉደኛ ነው ያንተ ዳለ ጌታ የኔ ጌታ ገሉት አድሯል ዛሬ በሉት ብሎ ነገረን። እኛ እንግዲህ ምን ማለት እንደሆነ አናውቅም። እና እያችሁ ለምን አመጣችሁ? የሚያስፈሩ ሰዎች አጠገቡ አሉ። እና እንዴ በቀላሉ የሚሰጥ ሰው አይደለም ነው እንዲህ አለ። ገዢው ምን አለ? በሉ እንግዲህ እንጠብቃለን። የእሱ ጌታ የኔን ጌታ ገሎታል ብሎ አይደል የነገረ ነው እንጠብቅ። ህዝቡ ሰበሰበ። በተለይ በአላማ ነገር ቁጭ አለ። ከዚያ ፈረስ ይመጣል። በፈረስ ጋላቢ ይመጣል እየጮኸ ምንድነው ሲል ጌቶቹ ሙተዋል አለ አሽሀዱ አን ላ ኢላሀ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ እንዳለ እኮ ነው በዚያ የተሰበሰበው በሙሉ ሻሃዳ አደረገ ሰውየው እኛ እዚህ ተቀምጠን የእሱ አገልጋይ ነን የምንል ሰዎች ያላወቅ ነው እንዴት ይታወቅ የታወቀ እሱ ጀዛኩሙላህ ኸይር